እሺ السلام عليكم ورحمة الله بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ያው ዛሬ እንቀጥላለን ኢንሻአላህ ኪታብ ተውሂድ ባልሳሳት አራተኛ ክፍል ነው መሰል የኪታብ ተውሂድ አራተኛ ክፍላችንን ዛሬ እንቀጥላለን ኢንሻአላህ እሺ ምን ይላል ሶስተኛው ምዕራፍ ላይ ደርሰናል ወይ ሶስተኛው የእውቀት በር ላይ ደርሰናል እሱም ምንድነው የሚለው እንደሚታያችሁ እዚህ ጋር ሶስተኛ ባብ ምዕራፍ ምዕራፍ ወይንም በር አልኸውፉ መፍራት አልኸውፉ መፍራት ሚነ ሽርኪ ከሽርክ መፍራት አልኸውፉ ሚን ሽርኪ ከሽርክ መፍራት ስለዚህ የምዕራፍ የሚነግረን ስለ ሽርክ መፍራት ነው ማለት ነው ሽርክን ስለ መፍራት ባብ ምዕራፍ አልኸውፉ መፍራት ኸውፍ ፍራቻ ነው መፍራት ማለት ነው ሚነ ሽርኪ ከሽርክ ከማጋራት ሽርክ ማለት የተውሂድ ተቃራኒ ማለት ነው ቃሉ ያው ሽርክ ማለት ያው እንደምታውቁት በቋንቋም በአማርኛም ራሱ ትንሽ አለ ሸሪካንን ይባላል ንግድ እየነገዱ ሸሪካ ሊሆኑ ይችላሉ ይሻረካሉ ምን ማለት ነው አንድን ነገር በጋራ መጠቀም ማለት ነው አንድ ነገር በጋራ የመሆንን የሚያሳይ ነው አይደለ ሽርክ መሻረክ ማለት አንድ ነገር የጋራ መሆኑን የሚያሳይ ነው እዚህ ጋር ደግሞ የምታዩት ሽርክ ሲባል በአቂዳ ትምህርት ላይ ሽርክ ሲባል ምንድን ነው የሚያመላክተን ለአላህ የሚገቡ አምልኮዎችን ለአላህ ብቻ የሚገቡ አምልኮዎችን ለሌላ ሰው አብረን ስናጋራ ሽርክ ይባላል ማለት ነው ተመሳሳይ ሀሳብ አይደለም ለምሳሌ እኛ ለራሳችን ማለት ነው ለምሳሌ ምግብ ስንበላ ምናምን አብረን መጋራት አለብን ከማህበረሰብ ጋም ከቤተሰብ ጋም ከብዙ ሰው ጋር እንጋራለን ይሄ ምንድነው ጥሩነታችን ያሳያል <clears throat> አላህ የሚያዘዝንን ይህን እንድናደረግ ነው አምልኮዎች ግን ለአላህ ብቻ ነው የሚገቡትኝ ከሌላ ጋር አናጋራም ለአላህ የሰጠነውን ለሌላ አናጋራም ለሌላም አብረን አንሰጥ መሰጠት የለበትም ለምን እሱ ብቻ ነው አይፈጠረን እሱ ብቻ ፈጠረን እሱ ብቻ እሱን ብቻ እንድናመልክ ብሎ እሱ ብቻ ነው የፈጠረን ስለዚህ እሱን ብቻ ነው ማምለክ ያለብን ማጋራት ስህተት ነው ማለት ነው ስለዚህ ይሄ ሽርክ ማለት ይሄ ነው ከሱ ከሽርክ መፍራት እንዳለብን ነው ከዚህ በፊት ቁርአን አንቀጾችን ሽርክ ምን ያህል ትልቅ ወንጀል እንደሆነና ሽርክ የሰራ ሰው ደግሞ ምን ያህል አደጋ ውስጥ እንዳለ ተውሂድን የተገበረና ከሽርክ የራቀ ሰው ደግሞ ምን ያህል አጅር እንዳለውና ምን ያህል ቦታ እንደሚያገኝ ከዚህ ካለፉት ባቦች ተረድተናል ኢንሻአላህ አሁን ደግሞ ከሽርክ መፍራት እንዳለብን የሚያስረዳን ባብ ነው <clears throat> ወቀውሉ ላህ ተዓላ የአላህ ንግግር ነው ወቀውሉ ላህ ተዓላ የአላህ ንግግር ነው አዘ ወጀለ ከፍ ያለውና የላቀው ጌታችን ኢነላሃ አላህ እኮ አለ ኢነላሃ አላህ እኮ ላ የግፊሩ አለ ኢነላሃ አላህ እኮ ላ የግፊሩ እነ ያው እንደምታውቁት ለተእኪድ ነው የምትመጣው ተእኪድ ማለት ለማረጋገጥ አንድን የመጠን ሀሳብ የበለጠ ተጨባጭነት ለማሳየት ወይ ለማረጋገጥ ማለት ነው ኢነላሃ አላህ እኮ ላየፊሩ አይምርም ኢነላሃ አላህ እኮ ላየፊሩ አይምርም አዩሽረከ ከእሱ ጋር እንዲጋራ አይወድም አዩሽረከ ከእሱ ጋር እንዲጋራ አፎን ላየፊሩ የሚለው አይምርም ኢነላህ አላህ እኮ ላየፊሩ አይምርም ላያፊሩ አይምርም አዩሽረከ እንዲጋራ ከእሱ ጋር እንዲጋራ አይምርም ብሂ በሱ ላይ ብሂ ያው በሱ ላይ አንዩሽረከ ብሂ ማለት በሱ ላይ እንዲጋራ ሲጋራ አይምርም ወየፊሩ አሁን ከዚህ ምናልን ማለት ነው ኢነላህ ላ የፊሩ አንዩሽረከ ብሂ አላህ ከእሱ ጋር ሲጋራ አይምርም ከሱ ጋር የሚያጋራ ሰው ካለ የሰራውት ስራ አላህ አይምረውም እስካልተበተ ያው አይምርም አይምርም ብሎ ሲቀመጥ ቁርአን ላይ ለሽርክ ያው ያልተበተ ሰው ነው ሳይተውበት ወደ አላህ ሳይመለስ ለሞተ ሰው ነው እንጂ ተውበት ካደረገ አንድ ሰው ጣዖት አምላክም ይሁን ምን ይሁን ያው እንደምታውቁት ይማራል ግን ሳይቶብት ከሞተ ማለት ነው ስለዚህ እዚህ ሽርክ አይምርም ብሎ ሲናገር ዑለማዎች ሲያብራሩ ምንድን ያሉት ሁለቱም ሽርክ ይገባሉ ትንሹ ሽርክም ትልቁ ሽርክም እዚህ ውስጥ ይገባሉ ማለት ነው አላህ ትንሹ ሽርክንም የሰራ አይምርም ትልቁ ሽርክንም የሰራ አይምርም ግን ያው የሚቀጣው ይለያያል ማለት ነው ትልቁ ሽርክ እንደምታውቁት ዘውታሪ ያደርጋል ጀሀነም <clears throat> ትንሹ ሽርክ ግን ዘውታሪ አያስደርግም ጀሃንም <clears throat> ወየፊሩ አለ ይምራል ወየፊሩ ይምራል ማዱነ ዛሊከ ከዚህ ውጭ ያለውን ይምራል ወየፊሩ <clears throat> ይምራል ማዱነ ዛሊከ ከዚህ ውጭ ያለውን ይምራል ሊመየሻኡ ለሻው ሰው ለከጀለው አላህ ይምራል ምን ማለት ነው ወየፊሩ ይምራል ብሎ ማዱነ ዛሊከ እዚህ ጋር ማዱነ ዛሊከ የሚለው ከዚህ ውጭ ያልነው እንትን ለማለት ነው ከዚህ ያነሰ ማዱነ ዱነ የሚለው ያነሰም ለማለት ይመጣል ማዱነ ዛሊከ ማለት ከሽርክ ያነሰውን ከሽርክ ያነሰውን አላህ ይምራል ሊመን የሻኡ ለከጀለው ሰው ስለዚህ ወየፊሩ ይምራል ማዱነ ዛሊከ ከሽርክ ያነሰውን ሁሉ ይምራል ሊመን የሻኡ ለከጀለው ሰው ሽርክሳ አይምርም አላህ ሽርክን አላህ አይምርም ከሽርክ ያነሱ ወንጀሎችን ግን አላህ ከፈለገ ለፈለገው ሰው ይምራል ማለት ነው እሺ وقد وقال الخليل عليه السلام ወቃለ አለ አልከሊል አልከሊል ሲባል ምን ትገምታላችሁ ኸሊሉ ካለ ወይ ነቢዩ መሐመድ ስለ ላሁ ሰለም ናቸው ወይ ደግሞ ነቢይ ኢብራሂም አለህ ሰላም ናቸው ብዙ ጊዜ ግን ያው ነቢዩ ኢብራሂም አለህ ሰላም ነው እንደሚላቸው ነቢዩ ኢብራሂም አለህ ሰላም ናቸው እዚህ ጋር ወቃለ አሉ አልኸሊሉ ኸሊል አለህ ሰላም ኸሊል ማለት ቅርብ ወዳጅ ማለት ነው ለአላህ ቅርብ ወዳጅ የሆኑ ሁለቱ ነቢዩ ኢብራሂምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ወቀለ አለ ከሊሉ አለህ ሰላም ከሊል አለህ ሰላም እብራሂም ምን አሉ ወጅኑብኒ አርቀኝ አሉ ወጅኑብኒ አርቀኝ ወበንየ ልጆችንም ወበንየ ልጆችንም ወጅኑብኒ አርቀኝ ወበንየ ልጆችንም አናዕቡደ ልአስናም ጣዖታትን ከማምለክ ምን አሉ ወጅኑብኒ አርቀኝ ወበንየ ልጆችንም አናዕቡድ አልአስናም ጣዖታትን ከማምለክ ማለት ነው እዚህ ለዚህ ምንድነው ያሉት እሳቸው ጣዖታትን ከማምለክ አርቀኝ ወጅኑብኒ ማለት ሲያብራሩ ምንድነው ያሉት እኔን አንድ ጎን አስቀምጠኝ ጣውታትን ማምለክ ደግሞ በሌላ በተቃራኒ ጎን አስቀምጠኝ እንዳንገናኝ ማለት ነው ምን ማለት ነው ባጭሩ ያልነው በአማርኛ አርቀኝ እንደማለት ነው ከመስራት ጠብቀኝ ብቻ አይደለም ይሄ ወጅኑብኒ ያለው እንዳልሰራ ጠብቀኝ ብቻ ሳይሆን ምንድነው አርቀኝ ጭራሹን አርቀኝ ከሩቁ አለመስራት ሌላ ነው መራቅ ደግሞ ሌላ ነው መራቅ የበለጠ ነው እሺ ወጅኑብኒ ሲል ያን አምልኮ ወጅኑብኒ አርቀኝ ነው እኔን እኔን በአንድ ጎን አድርገኝ ሽርክን ደግሞ በሌላ ጎን አድርገኝ አርቀህ ማለት ነው ስለዚህ ወጅኑብኒ አርቀኝ ወበንየ ልጆችንም አናዕቡድ አልአስናም ጣዖታትን ከማምለክ ስለዚህ ከዚህ ምን እንረዳለን ነቢዩ ኢብራሂም አለህ ሰላም በተውሂድ ሐኒፍ በመሆናቸው ጥርት ያሉ ለተውሂድ የዘነበሉ ትልቅ ነቢይ ናቸው የታወቁ ናቸው በጣም በተውሂዳቸው የምንላቸው በጣም ቁርአን ላይ የሚሞገሱ ብዙ ቦታ ላይ የሚጠቀሱ ናቸው እሳቸው ነቢዩ ኢብራሂም አለህ ሰላም ወበንየ ልጆቻቸው ደግሞ እንደምታውቁት የራሳቸው ልጆች ኢስሐቅና እስማኤል ናቸው አይደለ አንድ ልጃቸው ከሳራ የወለዱት ኢስሐቅ ነው ከሳራ የወለዱት ከሀጀር ደግሞ የወለዱት እስማዒልን ነው ከሳራ ኢስሐቅን ወለዱ ከሀጀር ደግሞ እስማኤልን ወለዱ ከዛ ደግሞ ልጆቻቸው ኢስሐቅ ደግሞ ማንን የወለደው ያዕቁብን ነው የወለደው ያዕቁብና አንደኛው ዒሶ ነው ምናምን ይባላል ሁለት ልጆች ያዕቁብ ደግሞ እንደምታውቁት ትልቅ ነብይ ነው ቤተል መቅደስን የሰራው ያዕቁብ ነው ነብዩ ያዕቁብ አለይሂ ሰላም ነው ቤተል እንትን መስጂድ አልአቅሳን የሰራው ማለት ነው ከመካ ከአርባ ዓመት በኋላ ነው የሰራው መካን የሰሩት ነብዩ ኢብራሂምና ነብዩ ዒሳ ነብዩ እስማኤል አፎን ነብዩ እስማኤል አለይሂ ሰላም ሁለቱ ሆነው ነው የመጀመሪያ የተሰራው መካ ነው ከዛ ቀጥሎ መስጅድ አቅሷ በነቢዩ ያዕቁብ ተሰራ ልጆቻቸውን እየቆጠሩ እንግዲህ የራሳቸው ልጆች እስማኤልና እስማኤል ከሀጀር የተወለደው የአረብ አባት የሚባለው ሁሉም አረብ አባታቸው ሳይሆን የአድናንይን የሚባሉት ምክንያቱም አረቦች ከእስማኤል በፊት ከእብራሂም በፊትም ነበሩ ከእብራሂምና ከእስማኤል በፊት ነበሩ ምክንያቱም ከኑህ ልጆች ውስጥ አንዱ ከኑህ ልጆች ውስጥ አንዱ የአረቦች አባት ነው ድሮ ማለት ነው ከአረቦች ውስጥ ከአረቦች ዘር ውስጥ ሄዶ ማንጋ የተዳቀላለ ከእስማኤል ከእብራሂም ልጅ እስማኤል ጋር አብሮ ተጋብተው የተራበዋሉ እነሱ መካ ሄዶ የሰፈሩት ማለት ነው እነሱ ሒጃዝ ውስጥ የሚኖሩት አድናንይን ይባላሉ አረቦች ከማን ጋር ተዳቀሉ ማለት ነው ከእስማኤል ጋር ማለት ነው የእብራሂም ልጅ ጋር ከየመን መጥተው ማለት ነው ስለዚህ እሱ አለ አንድ እስማኤል የእብራሂም ልጅ ማለት ነው በዛውም እንድታውቋቸው ብዬ ነው ከዛ ደግሞ ማነው ያኛው እስሐቅ አለ ኢስሐቅ የሳራ ልጅ ማለት ነው እሱ ደግሞ ማን ወለደ የኢስሐቅ ልጆች ያዕቁብና ዒሶ ያዕቁብ የሚታወቅ ነብይ ነው መስደል እንዳልኳቸው የሰራው ያዕቁብ ደግሞ ማን የወለደው ዩሱፍ ከአስራ አንድ ሌሎች ወንድሞቹ ጋር ሆኖ ዩሱፍን የወለደ ልጆቻችሁ ልጆቻቸውን እዩዋቸው ትልልቅ ነቢያት ናቸው የነቢይ ዘር ናቸው እንዳለ ግን ምን አሉ እሳቸው ወጅኑብኒ እኔን ጠብቀኝ ወበንየ ልጆቼንም ጠብቅ አናዕቡድ አልአስናም ጣዖታትን ከማምለክ እሳቸው እንደዛ ልጆቻቸው የታወቁ ነቢያት እሳቸውና ልጆቻቸው እንዲህ ካሉ እኛ ደግሞ የበለጠ ሁልጊዜ መጠየቅ አለብን ጣዖት ከማምለክ ጠብቀን ነው ያሉት ስለዚህ ሽርክ ብዙ አይነት ነው ያለው ጣዖት ማምለክ ማለት ያው የመጨረሻው አሁን እኮ አንድ ሰው ሲሰራ ብታዩ ምን ሆኖ ብላችሁ በራሳችሁ ታስቡት ትልቅ ስህተት ነው ታውቁታላችሁ ግን እሳቸውና ልጆቻቸው እንደዚህ ጠብቀን ብለው ዱዓ አደረጉ ከብዙ ሽርክ አጠቃላይ እኛ ራሳችን ደግሞ መጠየቅ አለብን ለምን ጣዖታትን ማምለክ ብቻ አይደለም ሽርክ እንዳልኳችሁ ብዙ አይነት ሽርክ ነው ያለው በተለይ ትንንሾቹ ሽርኮች በጣም ከባድ ናቸው ራስን መጠበቅ ከነሱ ብዙ ከባድ ናቸው ፈታኞች ናቸው ስለዚህ ከዛም ደግሞ ራሳችን ለመጠበቅ ተግባራዊ ስራ መስራት አለብን የተቻልነው መጠበቅ አለብን ከሩእያ መጠበቅ ሌላ ደግሞ ሁልጊዜ ዱዓ ማድረግ አለብን ሁልጊዜ መጠየቅ አለብን ነቢያችን እብራሂም እንደዚህ ካሉ እኛ ደግሞ የበለጠ ይገባናል ለማለት ነው ይሄ ሁሉ ንግግር አዎ መስጀል አቅሷን የሰሩት መስጀል አቅሷን የሰሩት ነቢዩ ያዕቁብ ናቸው ነቢዩ ኢብራሂም ነበሩ ነቢዩ ኢብራሂም አለህ ሰላም መጀመሪያ ሳራ ነበረ ሚስታቸው ሳራ ነበረች ሚስታቸው ከዛ አልወለደችም ነበረ መሀን ነበረች እሷ ትልቅ እድሜያቸው ከሆነ በኋላ ወደ ግብጽ በአገራቸው ሲያስተምሩ ሲሰደቱ ብዙ ቦታ እየዞሩ ነው ያስተማሩት ነቢዩ ኢብራሂም አለህ ሰላም ሲቸገሩ ማለት ነው እና መጨረሻ ላይ ወደ ግብጽ ሄዶ ነበረ ወደ ግብጽ ሲሄዱ የግብጽ ንጉስ ይሰማል የሆነች ቆንጆ ሴት ታምር ነበረ የነቢዩ ኢብራሂም ሚስትና የሆነች ምታምር መጥታለይ ንጉሱ ይሰማልና ለራሱ በመጥፎ ይፈልጋታል ከዛ በኋላ ያስጠራታል ወደ ቤተ መንግስቱ ወደ ቤተ መንግስቱ ያስመጣል ያስመጣታል እሷል ወደ ቤተ መንግስት ካስመጣት በኋላ <clears throat> ለዚና ፈልጓት ሲጠጋት መላእኮች ያፍኑታል እሷ ዱዓ እያደረገች ማለት ነው ሶስት ጊዜ በኋላ ላይ ይመለሳል ሶስት ጊዜ ከሞከረ በኋላ ያው የማይሆን ሲሆን ሲያቀው ሲያቀው ንጉሱ አንድ ባሪያ ይሰጣታል ሀጀርን ማለት ነው ባሪያ ይሰጣትና ይልካታል ሀጀር ከዛ በኋላ ስትሄድ ማለት አፎን ሳራ ሀጀርን ይዛ ሄደች ባጭሩ እንዳይበላሽብን ቂራታችን ባጭሩ ስንጨርሰው ሀጀር ሳራ ማለት መውለድ ስለማትችል ሀጀርን ለእብራሂም ትሰጣለች ማለት ነው እንዲያገባት ከዛ ሀጀር እብራሂም ሀጀርን ያገባል ከዛ ኢብራሂም ሀጀር ከሀጀር እስማኤልን ይወልዳል ከዛ በኋላ በአላህ ትእዛዝ መሰረት እብራሂም ሀጀርንና እስማኤልን ወስዶ መካ ላይ ያሰፍራቸዋል መካ የሚባለው ያው ድሮ በካ ነበር መሰል ስሙ ባዶ ነው ምንም ነገር የለም ምንም ነገር ባዶ ነው በረሃ ነው መካ መስጂድ መስጅዱ የምታዩትም የለም ነበር ባዶ ነው የነበረው ከዛ እዛ ሄዶ አሰፈራቸው የምታውቁት ታሪክ ብዙ አለፈና ብቻ እስማኤል ተወልዶ ነበረ ከዛ ሳራ ደግሞ አላህ ሲሰጣቸው ከሳራ ደግሞ እስማኤልን አፎን ኢስሐቅን ወለደ ስለዚህ ሁለት ልጆች አሉት ማለት ነው ከሀጀር እስማኤልን ወለደ ከሳራ ኢስሐቅን ወለደ ኢስሐቅ ማንን ወለደ ያዕቁብ እና ዒሶ ነው የሚባለውን ሌላ ያዕቆብ ደግሞ የማን አባት ነው ያዕቁብ ሌላ ስሙ ማን ነው እስራኤል የእስራኤል ዘሮች ከማን የመጡት ማለት ነው ከያዕቁብ ነው የመጡት አረቦች ደግሞ ያው እንደነገርኳችሁ ከኑህ ነው የጀመሩት ግን ግማሽ አረቦች ደግሞ ከማን ጋር ተዳቅለዋል ከእብራሂም ልጅ ጋር ከእስማኤል ልጅ ስለዚህ ያው እብራሂምም አባታቸው ነው ማለት ነው እሺ ስለዚህ ያው መስጅደ መካን የሰራው መስጅደ ልሐረምን የሰራው መጀመሪያ ካዕባን አፎን ካዕባን የሰራው ነቢዩ ኢብራሂምና እስማኤል ናቸው ሊታረድ የነበረውም ነቢዩ እስማኤል ነው መስጅደ ልአቅሷ ደግሞ ቅዱስ ከተማ ውስጥ ያለው ቅዱስ ከተማ ውስጥ ያለው መስጅደል አቅሳን የሰራው ደግሞ ነቢዩ ያዕቆብ ናቸው ማለት ነው እሺ وفي الحديث كحديث دغمو منالو وفي الحديث كحديث دغمو ነቢያችን ስለ ላሁ ሰለም የተናገሩት አክወፉ ማ አለይኩም አሉ ይሄ እንደ ውድድር ነው ማወዳደሪያ ለምሳሌ ከሁሉ ነገር የሚበልጥ የሚበልጠው ይሄ ነው ምናምን ተብሎ አማርኛ ላይ ማወዳደራል እንግሊዝኛ ላይ ያወዳድራሉ ይሄ ማወዳደሪያ ማለት ነው ምን ይላሉ አክወፉ ማአኻፉ አለይኩም አሉ ማአኻፉ አለይኩም ማለት እዚህ ጋር ማአኸውፉ እችን ዘለናት ማለት ነው ማአኻፉ አለይኩም የሚለው እምፈራላችሁ ማለት ነው በእናንተ ላይ የምፈራላችሁ ማአኻፉ አለይኩም ማለት በእናንተ ላይ የምፈራላችሁ አኽወፉ ማለት ደግሞ የበለጠ ምፈራላችሁ ከምፈራላችሁ የበለጠ ደግሞ ምፈራላችሁ ማለታቸው ነው ለምን እኔ ለዚች ኡማዬ ብዙ ፈተና ትችልሁ ብለው ለምሳሌ ከሁሉም የበለጠ የጠቀሱት አሉ ለምሳሌ ሴት ለወንዶች በተለይ አሁን እንደምታውቁት በዚህ ዘመን ያው ትልቅ ፈተና ሆኗል አዱንያ እነዚህ ትልልቅ ፈተናዎች ናቸው አይደለ ደጃልም አለ ብቻ ነቢያችን ስለ ላሁ ሰለም ሁሉ ብዙ ሁሉ ዱንያ ሁሉ ፈተና ነው አይደለ ግን ነቢያችን እፈራላችሁ ከሁሉም ብለው የጠቀሰዋቸው አሉ የበለጡ ከዛ ደግሞ የበለጠ ከነሱ ከነዛ ይበልጣሉ ከተጠቀሱት ውስጥ ደግሞ የበለጠ ማን ነው አሽርኩል አስጋር ትንሹ ሽርክ ነው ስለዚህ አኽወፉ የበለጠ ምፈራላችሁ ማአኻፉ አሌይኩም ከምፈራላችሁ ከምፈራላችሁ ውስጥ የበለጠ ምፈራላችሁ ምን ነው አሽርኩል አስገሩ ትንሹ ሽርክ ነው አሉ ነቢያችን ስለ ላሁ ሰለም ፈሱኢለ አንሁ ስለሱ ተጠየቁ ፈሱኢለ አንሁ ስለሱ ተጠየቁ ምን ማለት ነው ሽርኩል አስገር ምንድን ነው ብለው ጠየቁ ማለት ነው ሌሎቹ ሰሓቦች ጠየቁ ሽርኩል አስገር ምንድን ነው ብለው ጠየቋቸው ፈቃለ ነቢዩ صለ ላሁ አለህ ወሰለም ነቢያችን صለ ላሁ አለህ ወሰለምን ብለው መለሱ አርያኡ ሪያ ነው ለሰው ብሎ መስራት ለሰው ብሎ አምልኮ መስራት ለሰው ብሎ አምልኮ መስራት ትልቅ <clears throat> እንዳልኳችሁ ይሄ ትልቅ ፈተና ትልቅ ከባድ ነው በአንድ ጊዜም የመጨረሻው ደረጃ ላይ አይደረስም ብዙ ደረጃዎች አሉት ማለት ነው ስለዚህ ይሄ ነው ነቢያ ስለ ሰለም ትልቁ ምፈራላችሁ ያሉት ሪያ ነው ሪያ ትልቅ ነው በጣም የሚፈራልን ነው ሐዲሱ ኢንሻአላህ ሌላ ተጨማሪ አለ ስለሱ መሰለኝ እሱ ካየን በኋላ ተጨማሪ ለማቀውን ለመናገር ሞክራለሁ እሺ وعن ابن مسعود رضي الله عنه ابن مسعود عبد الله ابن مسعود ሲባል ያው عبد الله بن مسعود ነው رضي الله عنه الله መልካም ስራውን ይውደድለትና ትልቅ ሰሓቢይ ነው አነ ረሱላላሂ ሰለላሁ ለ ወሰለም ነቢያችን ሰለላሁ ላሁ ሰለም ቃለ አሉ እሳቸው ምን አሉ መን ማተ የሞተ ሰው መን ማተ የሞተ ሰው ወሁወ እሱ የድዑ እየተጣራ ሚን ዱኒላሂ ከአላህ ውጭ ሌላን እየተጣራ ሌላን እየተጣራ የሞተ ሰው ንደን አፎን ንደን ማለት ብጤ አድርጎ አምላክ አድርጎ ማለት ነው ከአላህ ለአላህ ብጤ አድርጎ ሌላን እየተጣራ የሞተ ባላንጣ ወይ ጓደኛ ያው ሁሉም ያብራራዋል እየተጣራ የሞተ ሰው ደኸለ ናር እሳት ይገባል እዚህ ምንድን ያለ ሐዲሱ መን ማተ የሞተ ሰው ወህወ እሱ የድዑ እየተጣራ ሚን ዱኒላሂ ከአላህ ውጭ ሌላን ነገር እየተጣራ የሞተ ሰው ንደን ያንን የሚጠራው ማለት ነው እንደ አምላክ ቆጥሮት የሞተ ሰው ደኸለ ናር እሳት ይገባል አላህ ይጠብቅን አዎ ረዋሁ ቡኻሪ ቡኻሪ ነው ሐዲሱን የዘገቡት ረዋሁ ቡኻሪ ማለት ነው <clears throat> እሺ ولمسلم مسلم ደግሞ በዘገበው ሐዲስ عن جابر رضي الله عنه جابر ያው የዘገበው ሐዲስ አነ ረሱል ሙስሊም ስትባሉ ያው ሐዲሱን የሰበሰበው ነው ሙስሊም የዘገበው ጃብር የዘገበው ስራችሁን እንዳትጋቡ ግራ እንዳትጋቡ ሙስሊም የዘገበው ሲባል ያው ሀዲሱን የጻፈው ማለት ነው ከሱ ጀምሮ አትባው ታብዒን ጽፎ ታብዒን ጽፎ ሶሓባ ጽፎ ወደ ነቢያችን የደረሰ ማለት ነው ጃቢር ሲባል የዘገበው ሲባል ደግሞ ሶሓብዩ ነው ማለት ነው በሙስሊምና በጃቢር መካከል ስም አለ ማለት ነው የተዘለለ እዚህ ደረጃችን ስለማይመለከተው ነው እንጂ በኋላ ላይ ኢንሻ አላህ ከፍ የምታገኙት ይሆናል ስም የተዘረዘረ ከሙስሊም ጀምሮ እስከ ጃቢር የሚደርስ መሀል ስሞች አሉ ማለት ነው ብቻ ለአሁን አያስፈልግም ማለት ነው ሙስሊም ከዘገበው ወይ ቡኻሪ ከዘገበው ያው ሶሒህ መሆኑን እርግጠኛ ሆኑ ማለት ነው ሌሎቹ ዳይፍ ናቸው ማለት አይደለም ትንሽ ሊኖራቸው ይችላል ግን ቡኻሪና ሙስሊም ጥርጥር የለውም ለማለት ነው አን ረሱሉላሂ ሰለላሁ ዐለይሂ ወሰለም ቃለ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አሉ ምን አሉ እሳቸው መለቅ የላሃ አላህን የተገናኘ መን ለቅየ አላህን የተገናኘ የውመልቅያማ ማለት ነው በየውመልቅያማ ሜዳ ላይ ላዩሽሪኩ ዩሽሪኩ ቢሂ ሳያጋራ لا يشرك ሳያጋራ በሱ ሳያጋራ አላህ ጋር የተገናኘ የውመልቅያማ ለሂሳብ የቀረበ ለማለት ነው لا يشرك ምንም ሳያጋራ شيئا አንዳችን ነገር አንዳችም ነገር በአላህ ላይ ሳያጋራ የውመልቅያማ አላህ ጋር የተገናኘ ለሂሳብ ማለት ነው ደኸለል ጀነት ይገባል ደኸለል ጀነተ ጀነት ይገባል ምንም ጥርጥር የለውም ማለት ነው ወመለቅየሁ ደግሞ የተገናኘው ዩሽሪኩ ብህ ሸይአ በሱ በአላህ እያጋራ ከአላህ ጋር የተገናኘ የውመልቅያማ ደኸለ እሳት ይገባል ደኸለ እሳት ይገባ ይላል ስለዚህ እዚህ ጋር የምትረዱ ምንድን ነው መለቅየ አላህ ላ ዩሽሪኩ ብሂ ሸይአ ደኸለ ልጀና ከአላህ ጋር የተገናኘ የውመልቅያማ ለሂሳብ ምንም ሳያጋራ አንዳችም ነገር በአላህ ሳያጋራ ለሂሳብ አላህ ጋር የተገናኘው መልቂያማ ጀነት ይገባል ምንም ጥርጥር የለውም ጀነት ይገባል ይሄ ማለት አይቀጣም ማለት አይደለም አው ጀነት ይገባል ነው ያለው ዝም ብሎ ዝም ብሎ ምንድን ያለው ጀነት ይገባል ነው ያለው ሊቀጣ ይችላል ላይቀጣ ይችላል ግን ምን አለው ማለት ነው የተረጋገጠ ነገር ጀነት ይገባል ማለት ነው ምክንያቱም ሌላ ወንጀሎች ሰርቶ ከሆነ ሽርክ ያልሆኑ ለምሳሌ ሰው መግደል ዚና ሊሆን ይችላል እሱ ሊያስቀጣው ይችላል ማለት ነው አስቀጥቶት ጀነት ሊገባ ይችላል ወይ ደግሞ አላህ ከፈለገ ምሮትም ጀነት ሊያስገባ ይችላል ማለት ነው ምንድነው እዚህ መነገር የተፈለገው መጨረሻው ግን ጀነት ነው የሁ የተገናኘው ዩሽሪኩ ብሂ ሸይአ አንዳች ነገር እያጋራ ከአላህ ጋር የተገናኘ ደኸለና ርሳት ይገባል ሌላ ደግሞ እርግጠኛ የሚሆነው ነገር ምንድን ነው ከአላህ ጋር አንዳችም ነገር እያገናኘ አፎን ከአላህ ጋር አንዳችም ነገር እያጋራ የሞተ ሰው እና የመልቅያም አላህ ጋር የተገናኘ ሳይቶበት ጃሃንም ይገባል ወይ እሳት ቅጣት ያገኘዋል ማለት ነው <clears throat> እሺ እሺ ስለዚህ እዚህ ጋር ምንድነው ባቡ የሚለው ባቡ خوف من الشرك ነው ዘውታሪ ጀሀንም ዘውታሪ ሊሆን ይችላል ላይሆን ይችላል እንደ ሁኔታው ትልቁ ሽርክ ከሆነ ያው ዘውታሪ ነው ትንሹ ሽርክ ከሆነ ዘውታሪ አይደለም ስለዚህ ትልቁ ሽርክና ትንሹ ሽርክ ያው ትንሹ ሽርክ አያዘወትርም ትልቁ ሽርክ ያዘወትራል ደግሞ ሌላ ምንድን ነው ትንሹ ሽርክ ነቢያችን ስለ ላ ሰለም በጣም እሰራላችሁ ያሉት ሰሓቦች ራሳቸው የሚሉት ነው ለምሳሌ አንዱ ታብዒይ ሲናገር ምን አለ ታላቅ ታብዒይ ነው ስሙ ረስቸው ነው አርባ ይሁን ሰላሳ ሰሓቦችን አግኝቻለሁ አስር ይሁን አርባ ይብል ሰሓቦች አግኝቻለሁ ሁሉም በራሳቸው ላይ ንፍቅናን እየጠረጠሩ ምን ማለት ነው የምንሰራው ስራ ለሰው ነው ወይ ለሪያ ነው ንፍቅና አለብን በይ ብለው ይጠረጥራሉ ራሳቸውን ይሄ ከኢማናቸው ብዛት ነው ሰሓቦቹ ከኢማናቸው ብዛት ነው አቡበክር ስዲ አፎን አንድ ሶሐቢይ ነበረ ደግሞ ለነቢያችን ስለ ላ ስለም በጣም ሚስጥር የሚያካፍሉት ማለት ነው የሙናፊቅ ስም ነገሩት ነቢያችን ስለ ላሁ ሰለም እና ዑመር ብን ኸጣብ ሂዶ ምንድን ያለው የእኔ ስም ከሙናፊቆች ውስጥ አለ ወይ በአላህ ጠይቀሃለሁ ብሎ ጠየቀው ከዛ ምን አለው ያንተ ስም የለም ካንተ በኋላ ግን ለማንም ሰው አልናገርም አለው እዩ ዑመር ብን ኸጣብ ራሱን ከንፍቅና ይፈራል ማለት ነው ንፍቅና ይጠረጥራል ራሱን ምንድነው የምትይዙት ከዚህ ከዚህ አሰር ከዚህ የሶሓቦች ስራዎች የምንረዳው ከነቢያችን ስለ ላሁ ስለም ንግግር የምንረዳው ሁልጊዜ በራሳችን ላይ መፍራት አለብን ሁልጊዜ በራሳችን ላይ መፍራት አለብን ምንድነው የምንሰራው ስራ የጠራ ነው ወይ ምክንያቱም ሶላት አምስት ወቅት ሶላት የሚሰግድ ሰው ሽርክ ካልሰራ ጀነት መግባቱ እርግጠኛ ነው ግን እኛ አሁን ምንድንላለ ማለት ነው የምንሰግደው ሶላት ጥርት ያለ ለአላህ ነው ወይ አላጋራንም ወይ ሩያ የለውም ወይ ሽርክ ትንሹ ሽርክ አለው ወይ ስራችን እንዳይበላሽ ማለት ነው ስለዚህ ሁልጊዜ ይችን እየተጠራጠርን ራሳችሁ ጥርጣሬ አምጡ አይደለም ግን ኢማናችሁ እየጨመረ ሲመጣ በራሳችሁ ላይ ምክንያቱም ይሄን ስራ ትፈልጉታላችሁ እንዳይበላሽ ሁላችን እንፈልገዋለን የመልቂያማ ቀርቦ ሂሳብ ሆኖልን ጀነት መግቢያ እንፈልገዋለን በከንቱ እንዲቀር አንፈልግም አላህ እንዳለው ንፋስ ላይ እንደተጠጋ ዱቄት ወይንም አቧራ እንዲሆን አንፈልግም የሙሽሪኮችን ስራ የካፊሮችን ስራ አላ የሙናፊቆችን እንደዛ ያደርገው አቦ ንፋስ ላይ እንደተጠጋ ዱቄት ያደረገዋል ምን ማለት ነው ንፋስ ላይ የተጠጋ ዱቄት ወይ አቧራ ምንድነው የሚሆነው ይበተናል ጥቅም የለውም ማለት ነው ስለዚህ እንደዛ እንዳይሆንብን ስራችን መጠበቅ አለብን ስራችን የምንጠብቀው እንዴት አድርገን ነው ሪያ ሳይኖረው ሲቀር ነው ስራችን ከሪያ መጽዳት አለበት ለሰው ብለን መስራት የለብንም አምልኮ ስንሰራ ሁልጊዜ ለአላህ ብቻ ነው መሆን ያለበት አምልኮ ስንሰራ ለአላህ ብቻ ነው መሆን ያለበት ሁሉም ሰው እኩል ደረጃ የለውም አንዳንዱ በጣም የመጨረሻ የጠራ ስራ ይደረሳለ አንዳንዱ ደግሞ በተቃራኒው ሙሉ በሙሉ ስራውን ለማን ለቃ ለብር ለሰው ብሎ የሚሰራለ ይሄ ያስፈራል ይሄ ያው የንፍቅና ሊሆንበት ይችላል ማለት ነው ሙሉ በሙሉ ምንም አላህ ትዝ አይለው ከሆነ ያው ከሙናፊቅም በምን ይለያል ይሄ አንዳንዱ ደግሞ ለአላህ ብሎም ይሰራል ትንሽ እንትንም ሊል ይችላል ስለዚህ ሁሉም እኩል አይደለም ሁላችንም ካለንበት ደረጃ ማሻሻል አለብን ማለት ነው የመጨረሻ ደረጃ ደርሷል የሚባል የለም ሁላችንም ምን ማለት አለብን መሞከር አለብን ማለት ነው ሁልጊዜ ለማጥራት መሞከር አለብን at least እኛ እዚህ ያለነው በዚህ አዱን ያለነው ስራችን የጠራ አይደለም ቢጠራ ቢጠራ የሚጠራው ያው የጠራ የሚሆነው ስራ የማን ነው የነቢያት ነው እነሱ የታወቀ ነው የኛ ግን ሁልጊዜ ሙሉ በሙሉ የመጨረሻ ደረጃ አይደርስም ሁልጊዜ ስለዚህ ጥረታችንን ማቆም የለብንም መተማመን የለብንም ማለት ነው ሁልጊዜ ስራችን አላህ ሆይ ተቀበለው አልተቀበለው የበለጠ ለአላህ ብቻ እክላስ ያለው ስራ ለመስራት መሞከር አለብህን ማለት ነው ለማለት ነው ይሄንን ሁሉ የተናገርኩት እሺ ይሄኛው ባብ ይሄንን ይመስላል ኢንሻአላህ ወደ ቀጣይ ባብ እንሄዳለን <clears throat> ባቡ ዱዓ ይላል ባብ ባብ እንበለው ካሁን በኋላ ያው አውቃችሁታል ባብ አዱዓኡ ኢላ ሸሃደቲ አላ ኢላሃ ኢላላህ ባብ ይሄኛው ባብ የሚነግረን ደግሞ አዱዓኡ ጥሪ ማድረግ ኢላ ሸሃደቲ አላ ኢላሃ ኢላላህ ወደ ኢላ ወደ ማለት ነው ኢላ ማለት ወደ ሸሃደቲ ጥሪ ማለት ነው አን ላኢላሃ ኢላላህ ላኢላሃ ኢላላህ ወደሚለው ምስክር ምስክርነት መጥራት ማለት ነው ባብ ነው አዱዓኡ መጣራት ማለት ነው ሰዎችን ኢላ ወደ ሸሃደቲ እንዲመሰክሩ ምስክር ማለት ነው አላ ኢላህ ኢላላህ ላ ኢላህ ኢላላህ ላኢላሃ ኢላላህ ብለው ሰዎች እንዲመሰክሩ ጥሪ ማድረግ ላኢላህ ኢላላህ ማለት ያው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ማለት ነው ስለዚህ ሰዎችን ወደ ላኢላሃ ኢላላህ ጥሪ መጥራት ለመጥራት ስለዛ ነው የሚነግረን ይሄ ባብ የሚነግረን ስለዛ ነው በቃ ላኢላሃ ኢላላህ ወደሚለው ጥሪ ሰዎች እንዲመሰክሩ ስለሱ ጥሪ ነው የምንማረው ማለት ነው ኢንሻአላህ ላኢላሃ ኢላላህ ማለት መጀመሪያ ያው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ነው እንጂ ላኢላሃ ኢላላህ ማለት አንድ ጌታ አላህ ብቻ ነው ማለት አይደለም ጌታ አንድ አላህ ብቻ ነው ማለት አይደለም ለምን ጌታ አንድ አላህ ብቻ ነው የሚለው ንግግር ትክክለኛ ንግግር ነው ገባችሁ ይሄ ትክክል ንግግር ነው ግን የዚህ ትርጉም አይደለም ትክክል ነዓም ትክክል ነው ጌታ አንድ አላህ ብቻ ነው ግን ላኢላህ ኢላላህ ማለት ጌታ አንድ አላህ ብቻ ነው ማለት አይደለም ጌታ አንድ አላህ ብቻ ነው ሳይሆን ላኢላህ ኢላላህ ማለት ምን ማለት ነው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ማለት ነው ለምን ነቢያችን ሰለላሁ ዐለይሂ ወሰለም <clears throat> ቁረሾችን ሲያስተምሯቸው ቁርአን ላይ አለ ብዙ ቁርአን ላይ እንትን አለ ብዙ ቁርአን ቦታዎች ላይ ተጠቅሷል ኢንሻአላህ እንዲያውም ከኪታቡ ተሂድ በኋላ ስትቀር ወይ ከኡሱሉ ሰላሳ በኋላ የምትጀምሯቸው ኪታቦች እነ ቀዋዒድ አልአርበዓ ውስጥም ማለ በደም እነ ከሽፈ አሉ ጥሩ ኪታቦች እነሱ የሚያስረዷቸው ምንድነው አንደኛ የላኢላህ ለላህ ትርጉም ነው የሚያስጨብቷቸው በአጭሩ ሀሳባቸው ምንድነው ቁረይሾች ቁርአን ላይ እንደተጠቀሰው ያሳጠራችሁ ማን ነው ሲባሉ አርሽን የፈጠረው ማን ነው ሲባሉ ሁሉ ነገር የፈጠረ ማን ነው ሲባሉ ማን ይላሉ አላህ ይላሉ ያምናሉ ከዛ ደግሞ አላህን ብቻ ላኢላሃ ኢላላህ በሉ ሲባሉ አጃዓለ አልአሊሀተ ኢላሃን ዋሂዳ እነ ሀዛ ለሸይኡን ዑጃብ ነው ያሉት አማልክቶቻችን ይህን ሁሉ አማልክት አንድ አምላክ አደረገ እንዴ ይህ በጣም የሚገርም ነገር ነው አሉ ስለዚህ ላኢላሃ ኢላላህ የሚለውን ንግግር እንትን አሉት አወገዙት አንቀበልም አሉ አንድ አምላክ ነው ስትሏቸው ግን ይቀበላሉ ስለዚህ ከዚህ የምትረዱት ምንድን ነው ላይላህ ኢላላህ ማለት አንድ አምላክ አላህ ብቻ ነው ማለት አይደለም ላይላህ ኢላላህ ማለት በእውነት የሚመለክ አምላክ አንድ አላህ ብቻ ነው ማለት ነው እሺ ይህንን አትኩረ የተናገርኩት አንዳንድ ሰዎች እንደዚህ ብሎ ስለሚተረጉሙ ነው ላኢላ ኢላላህ ማለት ደግሞ ላ መውጁደ ኢላላህ ማለትም አይደለም ላ መውጁድ ላመውጁደ ኢለላህ ማለት አይደለም ላመውጁደ ኢለላህ ማለት ከአላህ ውጭ ሌላ ነገር የለም ማለት ነው ይሄ ስህተት ነው ንግግሩ ትልቅ ወንጀል ነው እንዲያም ወደ ኩፍር የሚያስገባ ማለት ነው አፍወን ሰላም አለይኩም የአፎን ኔትወርክ ችግር ስለነበረ ነው ስለዚህ ላኢላህ ኢላላህ ማለት ላሞጁደ ኢላላህ ማለትም አይደለም ላሞጁደ ኢላላህ ማለት ከአላህ ውጭ ከአላህ ውጭ ሌላ ነገር የለም ማለት ነው ይሄ ደግሞ እንደምታውቁት ትልቅ ኩፍር ነው አይደለ ለምን ከአላህ ውጭ ሌላ ነገር የለም ማለት እኮ እዚህ የምታዩት ነገር ሁሉ ጌታ አላህ ነው ማለት ነው አይደለ ይሄ ደግሞ በጣም ትልቅ ኩፍር ነው ማለት ነው ከእስልምና ያውም ከክርስቲያንና ከአይሁድ የበለጠ ኩፍር ነው ማለት ነው ላኢላህ ኢላላህ ማለት ላመውጁደ ኢላላህ ማለትም አይደለም ላኢላሀ ኢላላህ ማለት ላ ማዕቡደ ቢሐቅን ኢላላህ ማለት ነው በእውነት የሚመለክ አምላክ አንድ አላህ ብቻ ነው ማለት ነው ሁለት የተሳሳቱ ትርጉሞች ቢያንስ አሁን አውቃችኋል ሶስተኛ ደግሞ ትክክለኛውን ትርጉም አውቃችሁታል ማለት ነው ከአሁን በኋላ እሺ ወቀውሉ ላህ ተዓላ ያው ከዚህ ኪታብ ጸሐፊ እንደምትረዱት ብዙ ጊዜ ባብ ይላል ምዕራፍ ይሰጣል አይደለ ባቢልና ርዕስ ያስቀምጣል ከዛ በኋላ ምንድን ነው የሚያመጣው ቁርአንና ሐዲስ ነው ቁርአንና ሐዲስ ነው እንደምታዩት ኪታቡ ተውሂድ ላይ በአብዛኛው እንዲያም ሁሉም ማለት ይቻላል ትንሽ ነው ቢኖር ቁርአንና ሐዲስ ብቻ ነው ርዕስ ይሰጣል ቁርአንና ሐዲስ ነው ርዕስ ይሰጣል ቁርአንና ሐዲስ ነው ሌላ የለው ይህንን እንግዲህ መውገዝ የሚገርም ነገር ነው እሺ ወቀውሉ ላህ ተዓላ የአላህ ንግግር ነው ቁል በላቸው አለ ቁል በላቸው ሀዚህ አለ ቁል በላቸው ቁል ማለት ያው በለ ማለት ነው ቀጥኛ ትርጉሙ ሀዚህ እችኮ ሰቢሊ መንገዴ ናት ቁል በል ሀዚህ እችኮ መንገድ ሰቢሊ መንገዴ ናት المشار إليه ما جاء به النبي صلى الله عليه وسلم من الشرع عبادة ودعوة إلى الله ሰቢሊ ማለት ጠሪቂ ማለት ነው ያው መንገዴ ናት ይሄ ነቢያችን ስለ ላሁ ሰለም ነው የሚሉት ይህንን ማለት ነው ቁል ሀዚህ ተብሎ ያመላከተን ለማን ነው ለነቢያችን ስለ ላሁ ሰለም ነው ያው ሀዚህ ሰቢሊ እች መንገድ የተባለው ደግሞ የማን መንገድ ነው ነቢያችን ስለ ላሁ ሰለም ይዘውት የመጡት መንገድ ማለት ነው ቁል በል ሀዚህ ሰቢሊ እች መንገዴ ናት አድዑ እጣራለሁ ማለት ነው አድዑ እጣራለሁ ኢለላሂ ወደ አላህ ኢለላሂ ወደ አላህ እጠራለሁ ይላሉ ስለ ወደ አላህ እጠራለሁ ያው እነዚህ ሲጽፉ አሊሞች ምን አሉ ሁለት አይነት የሚጠራ አለ አንድ ወደ አላህ የሚጠራ አለ ሌላኛው ደግሞ ከአላህ ውጭ ወደ ሌላ ነገር የሚጠራ አለ ያው ትክክለኛው ወደ አላህ የሚጠራው ነው ማለት ነው ከዛ ምን ይላል አድዑ ኢላላህ ወደ አላህ እጠራለሁ አላ በሲረቲን በእውቀት ላይ አላ በሲረቲን በእውቀት ላይ አነ ወመን ተበዐኒ አነ እኔ ወመን ተበዐኒ እኔንም የተከተለ ማለት ነው አነ እኔ ወመን ተበዐኒ እኔንም የተከተሉት ማለት ነው አላ በሲረቲን አይ ዒልሚን ማለት ነው فتضمنت هذه الدعوة هذه الدعوة الإخلاص الإخلاص والعلم ስለዚህ እቺ ዳዕዋ የነቢያችን ስለ ላሁ ሰለም ጥሪ ምንን አካታለች ኢኽላስንና እውቀትንና እውቀትንና ስራን ለአላህ ብቻ ማጥራትን አጠቃላይ ይይዛለች ማለት ነው ለምንድን ነው ሁለቱን ያመጡት እሳቸው አልሙሲ ሼክ ያው የምጠቀመው ብዙ ጊዜ ማብራሪያ የሼክ መሐመድ ሳልሕ ልዑተይሚን ነው ሼክ መሐመድ ሳልሕ ልዑተይሚን በተለይ አረብኛ ትንሽ የምታውቅ ከሆነ የሼክ መሐመድ ሳልሕ ልዑተይሚን ሸርሓቸው በጣም ቀለል ያለ ነው ብዙ ኪታባቸው ላይ የእሳቸውን መጠቀም በጣም ይጠቅማል ሸርህ ላይ በጣም ጥሩ ጽፎ የሄዱ ናቸው ያው ማወቅ ጥሩ ነው ሰዎች እንደምታመን በእኛ ዘመን አሁን በቅርብ ጊዜ ከነበሩት አፉን አቋረጠ እሺ አፎን እያቋረጠ ነው እንቀጥል ሲያቋርጥ ገብተን እንጨርሳል ኢንሻአላህ ስለዚህ ከዚህ የምንረዳው ምንድን ነው ቁል በላላቸው አላቸው አይደለ ሀዚህ ሰቢል ይች መንገድን አልዑ ኢለላህ ወደ አላህ እጣራለሁ ወደ አላህ ብቻ እጣራለሁ ሲል ይሄ ኢኽላስን ያሳየናል ወደ አላህ የጠራ መሆኑ ስራቸውን ይሄ ለኢኽላስ የመጣ ነው ማለት ነው ይሄ የመጀመሪያው አድዑ ኢለላህ የሚለው አላ በሲረትን በእውቀት ላይ ሲል በእውቀት ላይ ደግሞ እውቀት ነው ስለዚህ የነቢያችን ስለ ላሁ ሰለም ጥሪ መንገዳቸው ው እዚህ ሰቢሊ ያለው አለለ ሀዚህ ሰቢሊ ብለዋል መንገዴ ናት ብለዋል የነቢያችን ስለ ላሁ ሰለም መንገድ ምንን አጠቃሏል ማለት ነው እውቀትንና ኢክላስን አጠቃሏል እውቀትንና ስራን ለአላህ ብቻ ማጥራት ሁለቱን ነገሮች ትልቅ ነጥቦችን አጠቃለው የያዘ ነው የነቢያችን ስለ ላሁ ሰለም መንገድ ማለት ነው አላ ባሲረቲን ማለት እውቀት ሲባል ምንድን ነው አንደኛ የሸርዕ እውቀት ማለት ነው ሁለቱ አጠቃሎ ይዟል እውቀት ሲባል አንደኛው ምንድን ነው የሸርዕ እውቀት ሐዲሱ ምን ይላል ቁርአን ምን ይላል ዑለማዎች ምን ብለዋል ሰልፎቻችን ምን ብለዋል ይህን ሁሉ ያው እዚህ ውስጥ ይካተታል ሌላው ደግሞ ምንድን ነው ሁለተኛው እውቀት ደግሞ የሚጠራው ሰው የሱ የሰው ደረጃ የሰው ሁኔታ ዳዕዋ የምናረግለት ሰው ስለ እሱ ያለን እውቀት እዚህ ውስጥ ይጠቃለላል ማለት ነው እና ደግሞ ዳዕዋችንን ለማድረስ የምንጠቀምባቸው ዘዴዎች ጥበባችን ማለት ነው እዚህ ውስጥ ይካተታሉ አላ በሲረትን ስንል እውቀት ስንል ምን ይካተታል ማለት ነው አንደኛ በራሱ ዋናው ያው እንደምታውቁት ቁራና ሐዲሱን የሰለፎች ንግግር እሱን ማወቅ አለ ሁለተኛ ደግሞ ምንድነው? ጥበባችን አይደለ ጥበብ ያስፈልገናል እንዴት ነው የምናስተምረው የሚለውን ማለት ነው ሌላ ደግሞ የምናስተምረው ሰው ደረጃውን ሁኔታውን ማወቅ ይሄ ሁሉ እዚህ ውስጥ ማለት ነው አነ ወመን ተበዐኒ ያው እኔና እኔን የተከተሉኝ ማለት ነው ያው አነ ወመን ተበዐኒ ማለት ለመድገም ነው እኔና እኔን የተከተሉኝ ሆነን በእውቀት ላይ ሆነን የሚለው ማለት ነው አላ በሲረትን ለሚለው ነው የመጡት እሺ አላ በሲረትን በእውቀት ላይ አይደል ያለው አላ በሲረትን በእውቀት ላይ ሆነን እቺ ምን ይላል قل በል هذه سبيلي እቺ መንገዴ ናት አድዑ ኢላላህ ወደ አላህ እጠራለሁ አላ በሲረትን በእውቀት ላይ አነ ወመን ይተባ እኔና እኔን የተከተሉት ሆነን ማለት ነው እሺ ወሱብሓንላሂ ጥራት ለአላህ ይገባው ወሱብሓንላሂ ጥራት ለአላህ ይገባው አላህ ከጎደሎ ነገሮችና አላህ ሙሽሪኮች ሙብተዲዖች ከሚሰጡት ሲፋዎች ሁሉ አላህ የጸዳ ነው ወማ አነ እኔ ደግሞ አይደለሁም ሚነል ሙሽሪኪን ከሙሽሪኮች አይደለሁም ሽርክ ከሚሰሩት አይደለሁም ከአላህ ከሚያጋሩት አይደለሁም ከክርስቲያንም ከአይሁድም ከጣዖት አምላካንም አይደለሁም አሉ ነቢያችን ماشي ماشي قال آه، آه، عن ابن عباس عن ابن عباس رضي الله عنه دم حديث سلمة ابن عباس عبد الله بن عباس يزقب حديث الله ملك سراني ودلتنا أن رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم لما بعث معاذا معاذا يلاكو جزي إلى اليمني ወደ የመን የላኩት ጊዜ ነቢያችን ስለ ላ ሰለም ሙዓዝ እንደምታውቁት ወደ የመን ልከውት ነበረ ነቢያችን ስለ ላ ሰለም የዛን ጊዜ ሲልኩት ቃለ ለሁ አሉት ነቢያችን ስለ ላ ሰለም ምን አሉት ኢነከ ተእቲ አንተ ትመጣለህ ምን ለማለት ነው ታገኛለህ ማለት ነው ኢነከ ተእቲ አንተ ታገኛለህ ቀውመን ህዝቦችን ቀውመን ህዝቦችን ሚን አህሊል ኪታቢ ከመጽሐፍ ባለቤት የሆኑ የመጽሐፍ መብት ባለቤት የሆኑ ህዝቦችን ታገኛለ አህለል ኪታብ የመጽሐፍት ባለቤት የሚባሉት ለማን ናቸው ክርስቲያንና አይሁዶችን የመን ውስጥ ነሷራና የሁዳዎችን ታገኛለ አሉት ነቢያችን ስለ ላሁ ሰለም ፈልየኩን ይሁን ፈልየኩን ይሁን አወለ መጀመሪያ ማተድዑሁም የምትጠራቸው ፈልየኩን ይሁን አወለ መጀመሪያ ማተድዑሁም የምትጠራቸው ምን ይሁን ኢለይህ ወደዛ አሁን እንደኛ መጀመሪያ የምትጠራባቸው የሆነው ምን ይሁን ሸሃደቱ አላ ኢላሃ ኢላላህ ላኢላሃ ኢላላህ ብለው እንዲመሰክሩ ጥራቸው እንዲመሰክሩ ጥራቸው ላኢላሃ ኢላላህ ብለው ወፊ ሪዋየቲን ወፊ ሪዋየቲን ማለት በሌላ ዘገባ ይሄ ያው በሌላ ዘገባ ካላችሁ ሌላ በዘገበው ማለት ነው ሌላ ሰው በተናገረው ምንድነው ኢላ አንዩወሒዱ ላሃ አላህን አንድ እንዲያደርጉ ማለት ነው ያው ነው ላኢላሃ ኢላላህ ማለት ተውሂድ ማለት ነው አይደለም በሌላ ዘገባ ምን አለው ኢላ አዩ ወሒዱ ላህ አላህን አንድ እንዲያደርጉ ስለዚህ ነቢያችን ስለ ላሁ ለ ወሰለም ነቢያችን ስለ ላሁ ወሰለም መጀመሪያ ሙዓዝ ብን ጀበልን የመን ሂዶ እንዲሰራ እንዲሰራው ያዘዙት ምንድን ነው አህሌል ኪታቦችን ታገኛለህ ስለዚህ ላኢላሃ ለላህ እንዲሉ ወይ ደግሞ አላህን አንድ እንዲያደርጉ ነገራቸው ስለዚህ መጀመሪያ ሰው ልጅ ዳዕዋ የሚደረግለት ምንድን ነው ተውሂድ ነው መጀመሪያ ስለዚህ አህለል ኪታቦች እንዲያስተምር ተመራ አህለል ኪታቦች አዎ ክርስቲያኖችን ያካታል አይሁዶችንም ያካታል ክርስቲያንና አይሁዶች አህለል ኪታቦች ናቸው ማለት ነው እሺ ከዛ ተውሂድን ታስተምራቸዋለህ አለዋቸው ነቢያችን ስለ ላ ሰለም ለሙዓዝ ብን ጀበል ፈኢንሁም አጣዑከ እሺ ብለው ከታዘዙ ምን ማለት ነው ተውሂድ ሲያስተምራቸው ላኢላህ ኢላላህ በሉ ሲላቸው አላህን አንድ አድርጉ ሽርክ ራቁ ሲላቸው እሺ ብለው ከታዘዙት ፈኢንሁም እነሱ አጣዑከ ከታዘዙ ሊዛሊከ ለዚህ ስራ ከታዘዙ ላዘዝካቸው ስራ ፈአዕሊምሁም አሳውቃቸው ፈአዕሊምሁም አሳውቃቸው አነላሀ አላህ እኮ ኢፍተረض አለይህም ግዴታ አድርጎባቸዋል ኢፍተረض ግዴታ አለይህም በእነሱ ላይ አነላህ ኢፍተረض አለይህም አላህ ግዴታ አድርጎባቸዋል ከምሰ አምስት ሰላዋቲን ሶላቶችን አምስት የወቅት ሶላቶችን ግዴታ እንዳደረገባቸው አስተምራቸው ፊ ኩሊ የውሚን በሁሉም ቀን ወሌይለትን ሌሊት ቀንና ሌሊት ሁልጊዜ አምስት ወቅት ሶላት የሚሰገዱ አሉ እነሱን አስተምራቸው አሉ ሁለተኛ አያችሁ መጀመሪያ ማን የመጣው ተውሂድ ነው ከዛ ሁለተኛ ምን አሉ ሶላት ሶላትን እንዲሰግዱ አስተምራቸው እንዲሰግዱ አስተምራቸው አሉ ነቢ ወሰለም እይ ከሶላትን በፊት አንድ ሰው ሶላትን ስገዱ ከማለታችን በፊት ሽርክ የሚሰራ ሰው ከሆነ ሽርክ ካለበት ምንድነው ማስተማር ያለብን ተውሂድ ነው ማስተማር ያለብን መጀመሪያ ማለት ነው <clears throat> ሁለተኛ ላይ ምን መጣ ሶላት መጣ ማለት ነው ፈኢንሁም አጣዑከ አሉ ከዛ ፈኢንሁም አጣዑከ እሺ ብለው ደግሞ ሊዛሊከ ለዚህ እሺ ካሉ ለሶላት ማለት ነው ለሶላት እሺ ብለው ከታዘዙ ፈአዕሊሙሁም አሳውቃቸው አናላህ አላህ ኢፍተረض አለይህም አላህ ግዴታ እንዳደረገባቸው ሶደቀተን ሶደቃ ግዴታ አድርጎባቸዋል ግዴታ የተደረገች ሶደቃ ሲባል ምን ለማለት ነው ዘካ ለማለት ነው ለምን ዘካ አንዳንድ ጊዜ ሰደቃ ተብሎ ይጠራል ስለዚህ ግዴታ የተደረገች ሰደቃ ከተባለ ያኛው ሱናውን ሰደቃ ሳይሆን ምንድነው እዚህ ጋር የተፈለገው ዘካ ለማለት ነው ማለት ነው ኢነላህ አላህ እኮ እፍተረደ አለይህም ግዴታ አድርጎባቸዋል ሰደቀተን ሰደቃ ያው ዘካ ማለት ነው ትኡኸዙ የምትወሰድ ሚን አግንያኢሂም ከሀብታሞቻቸው ተወስዳ ፈቱረዱ ትመለሳለች አላ ፉቀራኢሂም ለድሆቻቸው ትመለሳለች ስለዚህ ተውሂድ ይማራሉ እሺ ብለው ከተቀበሉ ሶላትን ይማራሉ ከዛ እሺ ካሉ ደግሞ ምን አስተምራለ ዘካን አስተምራቸዋሉ ዘካን እንዲያወጡ አስተምራቸዋሉ ፈኢንሁም አጣዑከ እሺ ብለው ለዘካ ከታዘዙ ዘካ ከሰጡ ፈእያከ አደራህን ራቅ ማለት ነው እሺ እያከ ሲባል ምንድን ነው ያንን ነገር ራቀው ተጠንቀቅ እንዳትቀርብ ነው አለይከ ሲባል ደግሞ ያው ያዘው ለማለት ነው ቀረበው ያዘው በደንብ አርጋ አጥብቀህ ያዝ ማለት ነው አለይከ ሲባል እያከ ከተባለ ግን ያው ራቅ ለማለት ነው ፈእያከ ራቅ አደራህን ወከራኢሚ አምዋሊሂ ወከራኢመ አምዋሊሂም የተከበረ ገንዘቦቻቸውን ፈእያከ ራቅ አደራህን ወከራኢመ አምዋሊሂም የተከበረ ገንዘቦቻቸውን እንዳትነካ ራቅ ማለት ነው ለምንድነው የተከበረ ገንዘቦቻቸውን ራቅ የተባለው ለምሳሌ ሰደቃ ከአርባ በግ አንድ በግ ይወጣል አይደለም ከአርባ በግ አንድ በግ ሲወጣ አንዱን በግ በቃ ከአርባ ውስጥ ምርጥ የሚባለውን መውሰድ የለም አይቻልም ማለት ነው ወይ ደግሞ ሰውየው ደግሞ የመጨረሻ የደከመውን ከአርባው መስጠት አይቻልም ምንድነው ነው የሚሰጠው ማለት ነው መካከለኛ ነው ዘካ ሲያወጡ ምን እያሉት ነው ለሙዓዝ ብን ጀበል እያስጠነቀቁት ነው የመን ሰዎች ሄዳ አስተምረህ ይህን ሁሉ ከተቀበሉ ዘካ ሲያወጡ የተከበሩ ገንዘቦቻቸውን አትውሰድባቸው ምንድነው ነው የሚወሰደው መካከለኛ ነው የሚወሰደው <clears throat> እሺ ወተቂ ተጠንቀቅ ፍራ ማለት ነው ወተቂ ተጠንቀቅ ወይንም ፍራ ማለት ነው ዳዕወተ ልመዝሉሚ የተበደለን ሰው ጥሪ የተበደለ ሰው የሚያደርገው ጥሪ አላህን ማለት ነው የሚለምነውን ልመና ወይንም ጥሪ ተጠንቀቅ ፍራ ፍራ ማለት ነው አትበድል ማለት ነው ምክንያቱም ለምን ፈኢነሁ ምክንያቱ ምንድነው ለይሰ በይነሃ ለይሰ የለም በይነሃ በሷ በዚች ጥሪ ዱዓ የተበደለ ሰው የሚያደርጋት ጥሪ በሷ የለም ወበይን አላህ በአላህ መካከል የለም ሂጃቡን ግርዶሽ የለም ስለዚህ የተበደለ ሰው በሚያደርገው ዱዓና በአላህ መካከል ግርዶሽ የለም ምን ለማለት ነው አላህ ይቀበለዋል የተበደለ ሰው የሚያደርገው ዱዓ አላህ ይቀበለዋልና ተጠንቀቅ ሰው አትበድል ለማለት ነው ምክንያቱም የሚበድል ሰው ካለ የሚያደርገው ዱዓ ይደርስብናል መጠንቀቅ አለብን ሰው በደል መጥፎ ነው ማለት ነው እሺ ስለዚህ ከዚህ ሀዲስ ምንድን ነው የምንረዳው የዳዕዋ ትምህርት ነው ይሄ ራሱ ሕክማ ነው ማለት ነው ገባችሁ አይደለም ሕክማ ማለት አንዳንድ ሰዎች የተረዳ የተሳሳተ አረዳድ ይሰጡታል ሕክማ ማለት ሁልጊዜ መለሳለስ አድርገው ይወስዱታል ሕክማ ሲባል አንዳንድ ሰው ጥበብ ሲባል ምን አድርገው ይወስዱታል አዎ ጥበብ ነው በአማርኛ ጥበብ ማለት ሁልጊዜ መለሳለስ አድርገው ይወስዱታል አይደለም ጥበብ ማለት ምንድን ነው መሰላችሁ ሕክማ እዚህ የተፈለገው አንድ ሰው በምንም ይሁን በምንም የተለያየ ዘዴ ተጠቅማችሁ ወደ ቀጥተኛ መንገድ እንዲመጣ ማድረግ በቃ ዘዴ የፈለገ ዘዴ ተጠቅማችሁ አዎ ጥበብ ነው ትክክ ወደ አማርኛ ሲተረጎም ትክክል ነው ሂክማ ማለት ጥበብ ማለት ነው ወይ ደግሞ ዘዴ ማለት ነው ትክክል ነው ግን ሲረዱት ግን ሀሳቡ ጥሬ ሀሳቡ ሲረዳ አንዳንድ ሰው ምን ያደርገዋል ሁልጊዜ መለሳለስ አድርጎ የሚወስደው አለ የለም ይሄ ስህተት ነው ሂክማ ወይ ደግሞ ጥበብ ወይ ዘዴ ምን ማለት ነው ዘዴ ራሱ እኮ ከአማርኛው ምንድን ነው የምትረዱት አንድ ሰው ወደ ቀጥተኛ መንገድ እንዲመጣ የፈለገ አይነት ዘዴ ተጠቀሙ ሸሪዓው የፈቀደው ግን ከሸሪዓው ሳትወጡ ከሸሪዓው ሳትወጡ ሸሪዓ የፈቀደውን ዘዴ በመጠቀም ወደ እስልምና እንዲመጣ ማድረግ ይሄ ህክማ ነው በቃ ጥበብ ነው በዱላ መተታችሁት ከተስተካከለ ጥበብ ነው ተቆጥታችሁ ተኮሳትራችሁ ነግራችሁት ከተስተካከለ ጥበብ ነው ለስለስ ብላችሁ መክራችሁት የሚስተካከል ከሆነ ጥበብ ነው አባን ሁሉም ጥበብ ነው ነቢያችን ስለ ላሁ ሰለም ከነገሩን ጥበብ ውስጥ ምን አለ ልጆቻችሁ ሰባት አመት ሰባት አመታቸው ሞልቷቸው ካልሰገዱ ተቆጧቸው ብለዋል አይደለ ንገሯቸው ብለናል ሰባት አመት ሲሆኑ ኮስተር ብለን መናገር መቆጣት እንጀምራለን ማለት ነው አስር አመት ሲሞላቸው ነቢያችን ስለ ላ ምን አሉ ካልሰገዱ ምን አሉ ምትዋቸው አሉ ጥበብ ነው ማለት ነው ይሄ ነቢያ ስ ላ ሰለም ያውቋቸው ነቢያ ስ ላ ሰለም አላህ ስላሳወቃቸው ይህንን ብንሰራ ያው ከሌላው ዘዴ የበለጠ ውጤታማ ይሆንልናል ማለት ነው ልክ እንደዚሁ የተለያየ ዘዴ እየተጠቀምን ብቻ የምንጠራውን ሰው ማወቅ አለብን የምናስተምረውን ሰው የምናስተምረው ሰው አውቀ ነው እንዴት ይመጣልናል ብለን መጥራት ነው ሌላ ደግሞ ሕክማ ማለት ከሐቅ መንሸራተት ማለት አይደለም ህክማ ጥበብ እንፈልጋለን ብለን ከትክክለኛ የዲን አስተምሮ ልንወጣ አይደለም ለምሳሌ አንድ ሰው ሸርክ እየሰራ ያያችሁት ህክማ ብለን ዝም ብለን ሁልጊዜ ሌላ ነገር እያወራን ሰው ማማት ጥሩ አይደለም ወይ ደግሞ ሰላት መስገድ ጥሩ ነው ወይ መስጊድ መምጣት ነው እያል ዝም ብለን የምናስተምረው ከሆነ ሽርክ እየሰራ ይሄ ጥበብ አይደለም ትርጉም የለውማ ምክንያቱም ሰውየውን even ወላ መስጊድ ይምጣ እናሰግደው ጥሩ ስራ ይስራ ሽርኩን ካልተወ ትርጉም ስለሌለው ይሄ ጥበብ አይደለም ማለት ነው ሌላ ደግሞ ይሄ ሀዲስ ራሱ አንድ ጥበብ ነው ማለት ነው ይሄ ሀዲስ አንድ ጥበብ ነው የነቢያችን ሰለላሁ ዓለይሂ ወሰለም ያስተማሩን ጥበብ ነው ስለዚህ ነቢያችን ሰለላሁ ዓለይሂ ወሰለም ምን አሉን የመጽሐፍት ባለቤቶችን ካገኛችሁ አሉት ለሙዓዝ ያው ለእኛም ይሆናል መጀመሪያ የምታስተምሯቸው ምንድን ነው አሉ ተውሂድን ነው አስተምሩ ይወሒዱ ላህ ላኢላህ ኢላላህ ሸሃደቱ አን ላኢላህ ኢላላህ እንዲሉ አስተምሩ ስለዚህ ሁለተኛ ደግሞ ምንድነው እሺ ብለው ላኢላህ ኢላላህ ተውሂድን ከተገበሩ ምን እናስተምራለን ሶላት እናስተምራቸዋለን ሶላት እሺ ካሉን ወደ ሰደቃ እንገባለን እንደዚህ እያለ ይወርዳል ማለት ነው እንደዚህ ነው የሚወርደው ማለት ነው ጥበብ ሸሪዓ ባስቀመጠው ነው እንጂ አንድ ሰው መጥቶ በፈለገው ይሄ ጥበብ ነው እያለ በማለት አይደለም ማለት ነው فلو اعتقد من يالو فقد قال شيخ الإسلام ابن تيمية رحمه الله إنه ليس بمسلم بالإجماع حتى ينطق بها من أين السونو لا إله إلا الله أمن يالله بلو بملاسي آللم يالسو بملاسي مالتنو آللم كالا ሙስሊም አይደለም ለምን ሸሃዳ ማለት መመስከር ነው ባፉ ማለት አለበት ባፍ ያልልም ብሎ ካለ ሙስሊም አይባልም ማለት ነው ላኢላha ኢላላህ ባፉ ማለት ግዴታው ነው እሺ ቀጣይ ደግሞ ቀጣይ የሚመጣው ሐዲስ ምንድነው ወለሁማ عن سهل بن سعد سهل بن سعد يزقب حديث رضي الله عنه أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم قالوا يوم خيبر يا خيبر جيزي يا خيبر طورنت خيبر مالت يبوتا سمنو طورنت يتواقبت ነው خيبر طورنت ማለት ከመዲና የነበሩ ነቢያችን ስለ ላሁ ሰለም መዲና ሲያስተዳድሩ እሳቸው መዲና በእስልምና እየተዳደረች እያሉ ሶስት የአይሁድ ዘሮች ይኖሩ ነበረ በኑ ቀይኑቃ በኑ ቁረይዛ ና በኒ ነዲር የሚባሉ ሶስት የአይሁድ ዘሮች ይኖሩ ነበረ ከነቢያችን ስለ ላሁ ወሰለም ተስማምተው እነዚህ ሰዎች ሲስማሙ ሲኖሩ አንደኛው አንደኛው ዘር ያው ስምምነት ያፈርስና ነቢያችን ስለ ላሁ ወሰለም ያባሯቸዋል ከመዲና ከዛ በኋላ ደግሞ የምታውቁት የአህዛብ ጦርነት ይባላል ወይ የኸንደቅ ጦርነት የሚባሉ የምታውቁት ከሆነ በጣም ለሙስሊሞች ትልቅ ፈታኝ የነበረ ጦርነት ነው የምታውቁት ከሆነ መዲናን መዲናን ሊያፈርሱ የመጡት የመካ ሰራዊትና የቁረሾች ብዙ ተሰብስበው መዲናን ሊወሩና እስልምና ሊቀጩት በገና ሳይ በእንጭጩ እንቀጨዋለን ብለው ተሰብስበው ሊያጠፉ ነበር የመጡት ስለዚህ የዛን ጊዜ ሲመጡ በስምምነቱ መሰረት አይሁዶቹ ነቢያችን ስለ ላሁ ሰለምን ማገዝ ነበራቸው ይህንን ስምምነት ግን ያፈርሳሉ ከዛ ነቢያችን ስለ ላሁ ሰለም ያባሯቸዋል ከመዲና ቅጣት ይቀጣሉ ማለት ነው የተገደሉም ተገለው የተባረሩትም ተባረሩ በኋላ ላይ አይሁዶቹ ከመዲና ከተባረሩ በኋላ እየተሰባሰቡ ከየቦታው ሲባረሩ እየተሰባሰቡ እየተሰባሰቡ ኸይበር የሚባል ቦታ ላይ ብዙ ሰራዊት ሰበሰቡ ባልሳሳት አስር ቢያንስ አስር ሺህ ፈረሰኛ ይሁን ምናምን ብዙ ነበሩ አርባ ሺህ ይሁኑ እንደዛ ያህል ሰራዊት ሰበሰቡ አይሁዶቹ ማለት ነው በዛ ጊዜ ይሄ ሰራዊት ማለት በጣም ትልቅ ነው ከዛ በኋላ ነቢያችን ስለ ላሁ ሰለም ወደ ኸይበር ዘመቱ ማለት ነው ይሄ ነው የኸይበር ታሪክ እንድታውቅ ነው ኸይበር ጦርነት ላይ ትልቅ ጦርነት ነበረ ሙስሊሞችን ብዙ ብዙ የሞተበት ነው በጣም አይሁዶችም የዛን ጊዜ ሂጃዝ ላይ ታሪካቸው ያለቀበት ነበር የዛን ጊዜ የኸይበር ጦርነት ማለት ነው ነቢያችን የዛን ጊዜ ነው ሶፊያ ሶፊያ ሶፊየቱ ቢንት ሁየይ ብኒ አክጣብ የምትባለው የነቢያችን ስለ ላሁ ሰለም ሚስት መጀመሪያ ተማርካ ነበረ እዩ የሶሐቦችን ባህሪ ተማርካ ልትሸጥ ነበረ ግን ባሪያ ነበረች ግን እሷ የንጉስ ቤተሰብ ናት ጥሩ ኑሮ የኖረች ማለት ነው ስለዚህ ሶሐቦችን ሲያዩ ሲያገኙ ሲያዩዋት ምን አሉ እችማ እንደዚህ የኖረች የነበረች ነው ዘለን እንደዚህ ወደ ታች ማለት ጥሩ አይደለም አሉ እና ለነቢያችን የሰው ሞራልም ጥሩ አይደለም ብለው ለነቢያችን ስለ ላሁ ሰለም ይነግሯቸዋል እንደዚህ እንደዚህ ያለችና ምናምን አሏት ከዛ ለነቢያችን ስለ ላ ሰለም ሰጧት ባሪያ ነበረች ነቢያችን ስለ ላ ሰለም ከባሪያነት ነጻ ወጧትና አገቧት ማለት ነው ሶፍየቱ ቢንቱ ሕየይ ብን አክጠብ የማኖ ሚስት ናት እንዲያውም እዚች ነቢያችን ስለ ስለም የሆነ ጠባሳ ነገር አይተውባት ለምንድን ነው ሲሏት ጨረቃ ቤቴ በህልም ያየሁና ቤቴ ላይ ጨረቃ ሲገባ ከዛ ለባሏ ነገረችው ቤቴ ላይ ጨረቃ ሲገባ አየሁ ስትለው በጥፊ መጥቶ እንደዚህ አረጋት ለምን እሱ ስላወቀው ነው አይሁዶች እያወቁ ነው የካዱት እያወቁ ነው የካዱት ለዛ ነው ገይር መቅዱቢ አለህም الناس የተቆጣባቸው አላህ የሚባሉ ለዛ ነው ክርስቲያኖች ምንድን ናቸው ጠማማ ይባላል ለምን ሳያውቁት ዝም ብሎ ካለ እውቀት ነው የጠመሙት አይሁዶች እያወቁ ስለዚህ እያወቀ ትርጉሙን ስላወቀው መታት በጥፊ ተበሳጭቶ ከዛ በኋላ ያው ባሪያ ሆነች በኸይበር ጦርነት ከዛ በኋላ ለሰሓቦች ለሳቸው ለነቢያችን ስለ ላሁ ሰለም ሰጧቸው ያው አግብታ የፈተሽናት ማለት ነው አገቧት ነቢያችን ስለ ላሁ ሰለም እቺ አንዷ የነቢያችን ታሪክ አንድ ባጭሩ አወቃችሁ ማለት ነው የነቢያችን ስለ ላሁ ሰለም ሚስት ሶፍየቱ ቢንት ሁየይ ብን አክጠብ የምትባለው አንዷ ሚስታቸው እች ናት ኸይበር ላይ የተገኘች ናት ማለት ነው እሺ የኸይበር ጦርነት ላይ ነቢያችን ስለ ላ ስለም ምን አሉ ለዑጥየነ ራየተ ባንዲራን እሰጣለሁ ገደን ነገ ለዑጥየነ ራየተ ባንዲራን እሰጣለሁ ገደን ነገ እሰጣለሁ ረጁለን አንድ ሰው ማለት ነው ዩሕቡ ላህ አላህን የሚወድ ወረሱለሁ መልእክተኛውን አያችሁ ዩሕቡ ላህ ወረሱለሁ ማለት አላህንና መልእክተኛውን የሚወድ ሰው ነው ማለት ነው ያን ሰውዬ ከዛ ደግሞ ሌላም አለ ወዩሕብሁ ላሁ ወረሱሉሁ አላህና መልእክተኛው ደግሞ የሚወዱት መጀመሪያ ላይ ምናል አላህንና መልእክተኛ የሚወድ ደግሞ አላህና መልእክተኛ ደግሞ የሚወዱት ሰው ነው ማለት ነው ይሄ ሰውዬ የፍተሑ ላሁ አላህ ይከፍታል አላ የደህ በሱ እጅ አላህ በዛ ሰውዬ እጅ ኸይበርን ይከፍታል ሙስሊሞቹ ያሸንፋሉ ማለት ነው ፈባተ ናሱ ሰዎቹ አደሩ የዱኩነ ለይለተሁም ሌሊታቸውን እየተነጋገሩ አደሩ አዩሁም ይዕጣሃ እያሰቡ ማንኛቸው እንደሚሰጡ አዩሁም ይዕጣሃ ማለት ማንኛቸው እንደሚሰጡ ለምን ባንዲራዋን አይደለም የፈለጉት ለምንድን ነው የፈለጉት እንደምታውቁ ምንድን ያለው አላህና መልእክተኛው የሚወዱት አላህና መልእክተኛ የሚወድ ይህ ማለት ትልቅ ምስክርነት ነው ስለዚህ ሁሉም ተመኛቸው እችን ቦታ ሁሉም ተመኛት ማለት ነው በኋላ ላይ ግን ፈለማ አስበሑ ጧት ሲሆን ገደው አላ ረሱልላህ ስለ ላሁ ሰለም ገደው ማለት ማለዱ ማለት ነው ማለዱ ማለት በጧት ሄዱ ማለት ነው ወደ ነቢያችን ስለ ላሁ ሰለም በጧት ሄዱና ኩልሁም ማለት ነው ሁሉም የርጁ ፈልገው አንዩዕጣሃ እንዲሰጧት ባንዲራዋን ለመሰጠት ሁሉም ፈልገው ወደ ነቢያችን ሰለላሁ ዐለይሂ ወሰለም በጠዋት ማለዱ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን ፈቃለ ነቢያችን ሰለላሁ ዐለይሂ ወሰለም አይነ አልዩ ብን አቢ ጣሊብ አሉ የታለ አልይ ብን አቢ ጣሊብ አሉ አይነ አልይ ብን አቢ ጣሊብ አልይ ብን አቢ ጣሊብ የት አለ አሉ ነቢያችን ስለ ላ ሰለም ፈቂለ አሉ ተባለ ፈቂለ ማለት ተባሉ እሳቸው ፈቂለ የሽተኪ አይነይህ አይናቸውን አይኑን አሞታል አይኖቹ ሁለት አይኖቹ ታመዋል አልመጣም አሏቸው ፈአርሰሉ ኢለይህ መልእክተኛ ላኩበት ፈአርሰሉ ኢለይህ መልእክተኛ ላኩበት ፈኡት የብሂ ይዘውት መጡ መልእክተኞቹ አይኑ ስላመመው መምጣት አልቻለም ከዛ መልእክተኛ ተላከና ይዘውት መልእክተኞቹ ይዘውት መጡ ፈበሰቀ ፊ አይነይህ ነቢያችን ስለ ላ ሰለም አይኑ ላይ ተፉበት ፈበሰቀ ትፍ አሉበት ፊ አይኒህ አይኑ ላይ ትፍ አሉበት ነቢያችን ስለ ላ ሰለም ወደዓ ለሁ ዱዓ አደረጉለት ለመኑለት ለአላህ ለመኑለት ፈበረአ ተሻለው ከአለም የኩን ቢሂ ወጀዑን ልክ በሽታ እንዳልነበረበት ሆኖ ተሻለው ከአለም የኩን ቢሂ ወጀዑን ማለት በሽታ ወጀዕ ማለት በሽታ ነው ወጀዕ በሽታ ነው ፈበረአ ማለት ተሻለው ማለት ነው ፈበረአ ተሻለው وجع معناته بشتا نو تشالو كان لم يكن به وجع لك بشتا كزي بفيت اندال يازو هونو تشالو مال منم اثر آه، سايتو معناته فاعطاه الرايه نبي صلى الله عليه وسلم بانديراون ستوتين فقال الوتين انفوذ هيدا لوتين على رسلك استرغاكته هيدا لوت نبي صلى الله عليه وسلم እሺ <clears throat> እንፉድ አላ ሪስሊከ ማለት ቀስ ብለ ሂድ ማለት ነው ተረጋግተ ሂድ ለማለት ነው ኢንፉድ አላ ሪስሊከ ቀስ ብለ ተረጋግተ ሂድ ማለት ነው ቀስ በቀስ ማለት ለማለት ነው ሐታ ተንዚለ ቢሳሐቲም ሀታ ተንዚለ እስክትወርድ ድረስ ቢሳሐቲም ሜዳቸው ላይ እነሱ ሜዳ ላይ እስክትወርድ ድረስ ቀስ ብለ ሂድ እነሱ ሜዳ ላይ ማለት ያው ኸይበር እነሱ ያሉበት ቦታ ሄደ እዛ እስክትደርስ ድረስ ቀስ ብለ ተረጋግተ ሂድ ለምን ምክንያቱም ጦርነት ነው አደጋ ነው መረጋገት አለበት እያስተዋለ መሄድ ስላለበት ቀስ ብለ ተረጋግተ ሂድ አሉትኝ እስከ ሜዳቸው እስክትደርስ ድረስ ثم ادعوهم ከዛ ሜዳቸው ስትደርስ ثم يدعوهم ጥራቸው ኢለ ልኢስላም ወደ እስላም ወደ እስልምና ጥራቸው አያችሁ መጀመሪያ ወደ እስላም ጥራቸው ወደ ኢስላም ኢስላም ማለት ላኢላha ኢላላህ ሙሐመድ ረሱላህ ነው ዋናው ወአኽቢሩሁም አስተምራቸው ወአኽቢርሁም ወይ ንገራቸው ማለት ነው ወአኽቢሩሁም ንገራቸው ወአክቢርሁም ንገራቸው ቢማ የጂቡ አለይህም በእነሱ ላይ ግዴታ የሚሆንባቸውን ንገራቸው ቢማ የጂቡ አለይህ ማለት በእነሱ ላይ ግዴታ የሚሆንባቸውን ነገር ሁሉ ንገራቸው ሚን ሐቅላህ የአላህ ሐቅ የአላህ መብት ተዓላ ፊሂ የአላህ ሐቅ በእነሱ ላይ ያለባቸውን ንገራቸው መጀመሪያ ወደ እስልምና ትጠራቸዋለ እስልምና ሽ ብለው ከተቀበሉ የአላህን ሐቅ አስተምራቸው ምን ማለት ነው እስልምና አስተምሮ አስተምራቸው ስለ ሶላት አስተምራቸው ስለ ዘካ አስተምራቸው ስለ ጾም አስተምራቸው ይህ ሁሉ የአላህ ሐቆችን አስተምራቸው ለማለት ነው ፈወላሂ በአላህ እምላለሁ አሉ ነቢያችን ስለ ላሁ ሰለም ፈወላሂ በአላህ እምላለሁ ሊአን የህዲየ ላሁ አላህ ሊመራ ያው በአላህ መማል ሁላችን በአላህ እንምላለን ከአላህ ውጭ በሌላ ነገር መማል ሽርክ ነው ትንሹ ሽርክ ነው አይቻልም ከአላህ ከአላህ ውጭ በሌላ ነገር መባል ትንሹ ሽርክ ነው ማለት ነው ሽርክ ስትባሉ ከሁሉም ይበልጣል ከዚናም ከምናምንም ከስርቆት ከከባይር ወንጀሎች ሁሉ ይበልጣል እሺ ፈወላሂ በአላህ እምላለሁ ሊአየህድ የላሁ አላህ ሊመራ ቢከ በአንተ ረጁለን ዋሂደን አንድ ሰው አንድ ሰው ብቻ እኳ በአንተ ሰበብ አላህ ቀጥተኛ መንገድ ሊመራ ኸይሩን ለከ ላንተ ይሻልሃል ሚን አፎን ሚን ሑሙር ናዒሚ ሑሙር ናዒሚ ከቀይ ግመል ለአንተ ከቀይ ግመል በአንተ ሰበብ አላህ ሙስሊም አንድን ሰው ቢያደርግ ይሻልሃል ለምን ቀይ ግመል ማለት በእነሱ ጊዜ በዛ ጊዜ ትልቅ ንብረት ማለት ቀይ ግመል ነው በጣም የሚፈለግ ትልቅ ንብረት ምን ማለት ነው ምንድን ነው ቀይ ግመል ነው ስለዚህ ቀይ ግመልን ሲፈልጉ ስለነበረ ያው የተከበረ ንብረት ስለሆነ ከሱ የበለጠ ምን ይሻላል አሉት አንድ ሰው ሙስሊም ቢሆንልህ ለአንተ ይሻላሃል አሉት ነቢያችን ስለ ላሁ ማለት ነው ስለዚህ አሁን የምንላለን ማለት ነው በዚህ ጊዜ አሁን በዚህ ዘመን አለ ከሚባሉ ውድ ንብረት የፈለገ ይሁን ከዛ የበለጠ ማን ይሻላል አንድ ሰው በእኛ ሰበብ ሙስሊም ቢሆንልን ይሻለናል ማለት ነው እዚህ ጋር ቀጥሎ ያመጣ ምንድነው ነው የዱኩነ የሚለው ቅድም ያወራ ነው ማለት ነው የዱኩነ ለይለተሁም አይ የኹዱነ ይላል በሌላ የአረብኛ ቃል ፈታው የኹዱነ እየተነጋገሩ ለማለት ነው ሌሊት በቃ ሀሳብ ሆኖባቸው እየተነጋገሩ አደሩ ማለት ነው የትኛው እንደሚሰጥ ለምን ትልቅ ምስክርነት ስለሆነ ሁሉም ፈለጋት ለምን አንደኛ ነቢያት ስለ ላ ሰለምና አላህ የሚወዱት ሁለተኛ እሱ ደግሞ አላህና መልእክተኛውን የሚወድ ተብሎ ስለተመሰከረለት በጣም ተፈልጎ ነው ማለት ነው እሺ ባቡ የዚህ ባብ እዚሁ ያልቃል ሱአል ካላችሁ መጠየቅ ትችላላችሁ ሱአል ያው ጥያቄ ማለት ነው በዛውም አረብኛ ብዙ እያወቃችሁ እንድትመጡ ሱአል ጥያቄ ሱአል ካላችሁ መጠየቅ ትችላላችሁ ኢንሻአላህ ስለዚህ ባብ ማለት ነው እዚህ ጋር ማቀው ከሆነ መልሳሉ ማላቀው ከሆነ ሚያቁ ጠይቀ ጠይቄ እመጣለሁ ኢንሻአላህ ይሄንን ይመስላል ወረበል ካዕባ ብሎ መማል ይቻላል ለምንድን ነው ወረበል ካዕባ ማለት ምን ማለት ነው ረበል ካዕባ ማለት ምን ማለት ነው የካዕባው ጌታ የካዕባው ጌታ ማን ነው አላህ ነው በአላህ ስሞችና በአላህ ባሪያ አፎን በአላህ ስሞችና በአላህ ባህርያት መማል ይቻላል በአላህ ስሞችና በአላህ ባህሪያት መማል ይቻላል ወላሂ ወረበል ካዕባ ይቻላል ዋው መሀላ ደግሞ አረብኛ ላይ ከዚህ በፊት ስትማሩት እዚህ የሚላችሁ ከሆነ ምን ምን አለ የመሀላ ዜዴ ሐርፎቹ ዋው አለ ተአለ በአለ ወላሂ ማለት ይቻላል ቢላሂ ማለት ይቻላል ተላሂ ማለት ይቻላል በአላህ ስምና በአላህ ባህርያት እስከሆነ ድረስ ይቻላል ከአላህ ስምና ከአላህ ባህርያት ውጭ ግን አይቻልም በምንም አይነት ይሁን አይቻልም ትንሹ ሽርክ ነው ማለት ነው እሺ ወሰላሙ አለይኩም ወረሕመቱላህ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱልላህ ሰለ ላሁ አለይህ ወሰለም ያው ሁለት ባብ ጨርሰናል የሁለተኛውና የሶስተኛውን ባብ ጨርሰናል ቀጣይ ላይ አምስተኛውን ባብ ጋር እንገናኛለን እሺ ጀዛኩም ላሁ السلام عليكم ورحمة الله والله أعلم